بسم الله الرحمن الرحيم الله أكبر الله أكبر الله أكبر الله أكبر ተውሂድ የአንድነት ምንጭ ነው። ሽርክ ደግሞ የአንድነት ጸር እና በታታኝ የሆነው ሽርክ ነው። ተውሂድ አንድ ያደርጋል። አላህ ላይ ማመፅ፣ አላህ ላይ ሽርክ መስራት ግን በፍጹም አንድ ላይ ያደርግ ይችላል ከየት እንዴት ተብሎ ኢሳን የሚያመልክና ኡዘይርን የሚያመልክ አንድ ናቸው አይደሉም? የሁድና ነሷራ ተባብለው ተጠራርተዋል እርስ በርስ ጀይላኔው የሚል አህመድ በደዊ የሚል የደግየው እያለ የሚጠራ የቦረናው የአብሬ የቃጥባሬ እያለ ካላ ውጭ የሚጠራ እነዚህ ሁሉ አንድ ሊሆኑ ይችላሉ? በፍጹም ካላ ያ አላህ ብለው አንድ አላህን ብቻ ሲጠሩ አላህ ያዘዘው አንድነት ውስጥ ሊገቡ ይችላሉ።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 ይህም ጥያቄ ሊመለስ ይገባዋል። ይሄ የአላህ ስልጣን ብቻ ነው። አላህ በብቸኝነት የሚለመንበት ጉዳይ ነው። የሰው ልጆችን ልብ አንድ ማድረግ ሱና የአንድነት ምንጭ ነው። ቢድዓ ደግሞ የልዩነት እና የመለያየት የመወዛገብ ሰበብ ነው፣ ምንጭ ነው። ሙስሊሞች በቋንቋ ባይግባቡም በሱና ግን አንድ ይሆናል። ሱና ማለት የረሱል ሰለላሁ ዐለይሂ ወሰለም ጎዳና መንገድ ስለሆነ ይህን መንገድ በፈለገው ቋንቋ የወቀው ሰውየው ከተለያዩ ሙስሊሞች ጋር እሱ በቋንቋ የማይግባባቸው ሙስሊሞች ጋር ሲገናኝ እነሱ ግን አንድ ይሆናሉ። አይለያዩ አላህ አንድ ህዝብ ሁኑ እንጂ ያለው የተለያየ ህዝብ ሁኑ አላለ አንድ ሁኑ ደግሞ ሲል በምን አንድ መሆን እንዳለብንም አስቀምጧል ኢኽላስ ኢስላማዊ ስቱዲዮ ይህንን እውነተኛ አንድነት በሚል ርዕስ በሳዳት ከማል የተዘጋጀውን ትምህርት ላቅ ያለ ደስታ ይሰማዋል።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 ከኔ በኋላ አጥብቃችሁ ከያዛችሁት የማትጠሙበት የሆነን ነገር ልጠቁማችሁን? ኪታቡላህ ወሱነቲ የአላህ ኪታብና የኔ ሱና ነው አሉ። ዛሬ ግን ዓለም ላይ ሙስሊም ነኝ ብሎ ማን ነው ኪታብና ሱናን አልከተልም የሚል? እንደሚታወቀው እመቱ ተለያይቷል። ሁሉም በየራሱ አስተሳሰብ ሄዷል። ኪታብና ሱናንም እከተላለሁ ይላል። ጥያቄው ግን ይሄን ኪታብና ሱና ማን በተረዳው? ማንም ተነስቶ አረብኛ ስለቻለ ሊተረጉምና ሊረዳው አይችልም። ምክንያቱም ይሄ ኪታብና ይሄ ሱና ሲወርድ ቦታው ላይ የነበሩ መልእክተኛው ሰለዋቱ ረቢ አለይሂ ወሰላሙ ትክክለኛውን አረዳድ እንዴት እንደሆነ ያስረዷቸው። እነሱም በአማና ደግሞ የተቀበሉትን ለኛ ሳይጨምሩ ሳይቀንሱ ኃላፊነታቸውን ተወጥተው አማናቸውን ያስተላልፉልናሉ። ሶሃባዎች በተረዱት መንገድ መረዳት ግድ ይላል ማለት ነው። ይሄን አስመልክቶ የነሱ ኢማን ወይንም እነዚህ ሶሃባዎች ሪድዋኑላሂ አለይሂም ባመኑበት ማመን ግዴታ መሆኑን አላህ ሲጠቁም ምን ይላል? والسابقون الأولون من المهاجرين والأنصار والذين اتبعوهم والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبداً ذلك الفوز العظيم والسابقون الأولون من المهاجرين والأنصار كسبتين وشنا كرداتوشوم سيهونو يمجمر يوتشو كداميون والذين اتبعوهم بإحسان على مهاجروش لدينا تشوسيلو يتسددوت مالتناتشو أنصاروش دمو مدينة تكمتو بإيمان كدمو تزقاجتو لدين بلو يتسددون دمو تشاتشو يتكبلو مالتناتشو والذين اتبعوهم على بإحسان በበጎ እነሱን የተከተሏቸው አለ። ምን ለማግኘት ረዲየላሁ አንሁም ወረዱ አን አላህ ከነሱ ወዷል፣ እነሱም ከሱ ወደዋል። በስሮቿም ወንዞች የሚፈስባቸውን ገነቶች በውስጧቸውም ዘላለም ነዋሪዎች ሲሆኑ ለእነርሱ አዘጋጅቷታል። ይህም ታላቅ እድል ነው ይላል አላሁ ስብሓነሁ ወተዓላ። ስለዚህ የሰሃባዎች ግንዛቤ መኖሩ ግድ ይለዋል ማለት ነው። በአንድነት ላይ መለያየትን እንድንርቅ አላህ እንዲህ ሲል ያዛል።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 ትመሩ ዘንድ አላህ ለእናንተ አንቀጾቹን ያብራራላችኋል። አሁን አንድነታችን የሚጠብቅበት ልዩነት የማይመጣበትን እየጠቆመን ነው። ከዛም ቀጠለና አላህ ምን አለ? ወልተኩም ሚንኩም ኡማ የድዑነ ኢለል ኸይር ከእናንተ ወደ በጎ ነገር የሚጣሩ በመልካም ስራም የሚያዙ ወይን ሀውና አኒል ሙንከር ከክፉ ነገርም የሚከለክሉ ህዝቦች ይኑሩ አለ። ወኡላኢከ ሁሙል ሙፍሊሁን እነዚያም እነሱ የሚድኑት ነፃ የሚወጡት እነሱ ናቸዋል። አንዱ በኸይር ባዘዘ ሌላው ከመጥፎ በከለከለ ቁጥር ፈሳድ ምድር ላይ አይስፋፋም። ፈሳድ ከሌለ ደግሞ አላሁ ስብሓነሁ ወተዓላ ተያይዘን ነጃ ከሚወጡት ውስጥ ያደርገናል ማለት ነው። አላህ ነጃ ከሚወጡት ያደርገን። ቀጠለና አላህ ምን አለ? ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم ولا تكونوا كالذين تفرقوا أتهنوا عند عندنزع عند تليايو واختلفوا عند تجقجقتم أتهنوا من بعد ما جاءهم البينات قلت هنا أسرجانا تأمر ከመጣላቸው በኋላ ወኡላኢከ ለሁም አዛቡን ዐዚም ለእነሱ ደግሞ አሳማሚ የሆነ ቅጣት አለላቸው አለ አላሁ ስብሓነሁ ወተዓላ يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون ፊቶች የሚያበሩበትን فيتوشم يمي تقرب بتنكن أستاوس فأما الذين اسودت وجوههم النزيع فيتوشاتشو يمي تقرب ثم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون ወይባላሉ እነዚያ ፊቶቻቸው የጠቆሩትማ ከእምነታችሁ በኋላ ካዳችሁን ክዱት በነበራችሁት ነገር ቅጣቱን ቅመሱ ይባላሉ وأما الذين ابيضت وجوههم ففي رحمة الله ففي رحمة الله هم فيها خالدون እነዚያም ፊቶቻቸው ያበሩትማ በአላህ ችሮታ በጀነት በእዝነቱ ውስጥ ናቸው፣ እነርሱም በውስጥ አዘውታሪዎች ናቸው ይለናል አላሁ ስብሓነሁ ወተዓላ። ፊታቸው የጠቆረና ፊታቸው የበራ የሚለውን ታላቁ ሶሓባ አብደላህ ብን አባስ ረዲየላሁ አንሁም ሲፈስሩ ምን አሉ? ፊታቸው የጠቆሩት ማለት የስሜት ተከታዮች ናቸው። እነዛ ፊታቸው ደግሞ የሚያበራው የውመል ቅያማ የሱና ተከታይ ባለቤቶች ናቸው አሉ። ይህን መግቢያ ካደረግን የመጀመሪያው ነጥባችን አላህ በአንድነት ላይ አዘዘን ማለት ከሆነ በሁለተኝነት የአንድነት ምንጩ ምንድን ነው? አንድነት ከምንድን ነው ሊገኝ የሚችለው? አንደኛ ተውሂድ የአንድነት ምንጭ ነው። ሽርክ ደግሞ የአንድነት ጸር እና በታታኝ የሆነው ሽርክ ነው። ተውሂድ አንድ ያደርጋል። አላህ ላይ ማመፅ፣ አላህ ላይ ሽርክ መስራት ግን በፍጹም አንድ ላይ ያደርግ አይችልም። ከየት እንዴት ተብሎ ኢሳን የሚያመልክና ኡዘይርን የሚያመልክ አንድ ናቸው አይደሉም? የሁድና ንሷራ ተባብለው ተጠራርተዋል እርስ በእርስ ጀይላኔ የሚል አህመድ በደዊ የሚል የደግየው እያለ የሚጠራ የቦረናው የአብሬት የአቃጥባሪ እያለ ካላ ውጭ የሚጠራ እነዚህ ሁሉ አንድ ሊሆኑ ይችላሉ በፍጹም ከላ ያ አላህ ብለው አንድ አላህን ብቻ ሲጠሩ አላህ ያዘዘው አንድነት ውስጥ ሊገቡ ይችላሉ ከዛ ውጭ ግን አንድ ነን ብለው ቢገምቱ አላህ በፍጹም አንድ ላይ ያደርጋቸው አይችልም ይህች አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት፣ እኔም ጌታችሁ ነኝ፣ ተገዙኝ። እዚሁ ነጥብ ላይ የሰው ልጆች አንድ ነበሩ። ልዩነቱ የመጣው ከሽርክ በኋላ ነው። ልብ በሉ። አደም አለይሂ ሰላም በነበሩበት ጊዜ የሰው ልጆች ስንት ጀማ ነበሩ? አንድ ጀማ፣ አንድ ነበሩ። ኑህ አለይሂ ሰላም ለምን ተላኩ? የአደም ልጆች ወይንም የአደም ዝርያዎች አስር ቀርን ወይንም አስር ክፍለ ዘመን ተብሎ ተፈስሯል። ያን ያህል በሰላም ከኖሩ በኋላ ሽርክ ተከሰተ ምድር ላይ። ያ ሽርክ ምን ያለ ሲሆን وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا አሉም የማን ኑህ የተላኩባቸው ህዝቦች ኑህ አለይሂ ሰላም 950 ዓመት ጠራቸው ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ህዝቦቼ ሆይ አንድ አምላክ አላህን ብቻ በብቸኝነት አምልኩት ከሱ ሌላ ሌላ አምላክ የላችሁምና እያለ እነዚህ ሰዎች ኑህ የተላከባቸው እነዚህ አምስት ደጋግ ሰዎች ላይ አሁን ስማቸውን ጠቅሰዋለሁ፣ ድንበር አለፉባቸው።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 ብቻ ነበር የሚታዘዙት እሱም ብቻ ነበር የሚያመልኩት ተለያዩ ሲለያዩ አላህ ምን አደረገ ፈበአተ ላሁ ነቢይን ነቢያትን ላከ አላህ ሙበሽሪነ ወሙንዚሪን አብሳሪዎችና አስፈራሪዎች አድርጎ ላካቸው እነዚህን ነቢያት ወአንዘለ ማዕሁም ልኪታብ ብልሐቅ መጽሐፍትን በሰዎች መካከል በዚያ በርሱ በተለያዩበት ነገር ይፈርድ ዘንድ በእውነት አወረደው ለሁሉም ነቢያት ህዝቦች ሲለያዩ ምን ይላክላቸዋል ነቢይ ይላካል መጽሐፍ አብሮት አለ በሰዎች መሃል ሊፈርድ የሰው ልጆች አንድ ነበሩ ልዩነት የመጣው ከሽርክ በኋላ ነው። ነቢያትን አንድ ያደረጋቸው ተውሂድ ነው። ነቢያትን አንድ ያደረጋቸው አላሁ ስብሓነሁ ወተዓላ አንድ መቶ ሺህ ነቢይ ልኳል። ሁሉም መልእክታቸው አንድ አላህን በብቸኝነት አምልኩ፣ ከሱ ውጭ ያሉትን በጠቅላላ ከአላህ ውጭ ያሉትን መላኢካም ይሁን ነቢይም ይሁን ጂንም ይሁን ድንጋይም ይሁን ሷሊህም ይሁን ሚታይም ይሁን ማይታይም ይሁን ዛፍም ይሁን ሰዎች ልባቸውን የሚያንጠለጥሉበት ካላህ ውጭ ያለ በጠቅላላ ለሱ ለአላህ የሚገባውን መብት የሚሰጡት የሆነ አካል በጠቅላላን ራቆ ያሉ ሲሆኑ ይሄን መልእክት ይዘው ነው የመጡት። ነቢያትን አንድ ያደረጋቸው ተውሂድ ነው። ከህዝባቸው ያመነና ያላመነው ተብሎ በዋነኝነት የተለየው በተውሂድ ጉዳይ ነው። ቅድም ምን አየን? የኑህ አለይሂ ሰላም ታሪክ ላይ አላሁ ስብሓነሁ ወተዓላ ምን ብሎ ነበር ኑህን ያዘዛቸው? ከአንተ ጋር ያመኑትንና ከእንስሳ ጥንድ ጥንድ የሆኑትን መርከቧ ላይ ጫና ላይ የሰው ልጅ ክብሩን ማስጠበቅ ከፈለገ ተውሂድን መያዝ አለበት።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 ማለት ደነገግን። በአጋሪዎች ላይ ያ ወደ እርሱ የምትጠሯቸው ነገር ከበዳቸው። እሱ ምንድነው ነው? ተውሂድ። ወደ ተውሂድ መጠራት ለነሱ በጣም ከበዳቸው። አላህ የሚሻውን ሰው ወደ እርሱ እምነት ይመራል። የሚመለሰን ተውበት የሚያደርገውን ሰውን ወደ እርሱ ይመራል አለ አላሁ ስብሓነ ወተዓላ። ስለዚህ ነቢያትን በጠቅላላ ኡሉል አዝም የተባሉት በተለይ እነዚህ ከመቶ 24 ሺህ ምርጥ አምስት የቁርጠኝነት ባለቤት የተባሉት ኑ የመጀመሪያው መልእክተኛ፣ ኢብራሂም የነቢያት አባት፣ ሙሳ፣ ኢሳ፣ ሙሐመድ ሰለዋቱ ረቢ አለይሂ ወሰላሙ እነዚህ አምስቱን አላህ በምን አዟቸዋል? ሃይማኖትን በትክክል አቋቁሙ፣ ይሄ ተውሂድ የሚባለውን አርስ ቀጥ በሉበት በማለት እንዳትለያዩ በማለት አላ አዟቸዋል። መልእክተኞች እንኳን አንድ የሆኑት በተውሂድ ጉዳይ ነው። በሶስተኝነት እዛው ሁለተኛ ነጥብ ውስጥ ሶስተኛ ነጥብ ማለት ነው የሰው ልጆችን አንድ የሚያደርጋቸው ማን? ይህም ጥያቄ ሊመለስ ይገባዋል። አይደለም በዚህ ዘመን ያሉ ጀማዓዎች ማለት ነው ያውን በቢድዓ ላይ የተመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም እንኳን የሰው ልጅን ልብ አንድ የማድረግ ድርሻው አልተሰጣቸውም። ይሄ የአላህ ስልጣን ብቻ ነው። አላህ በብቸኝነት የሚለመንበት ጉዳይ ነው። የሰው ልጆችን ልብ አንድ ማድረግ ወኢን ዩሪዱ አን يخدعوك فإن ሐስበከ አላህ هو الذي أيدك بنصره وبالمؤمنين ሊያታልሉህም ቢፈልጉ አላህ በቂህ ነው ይላቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። እርሱ ያበርዳታውና በምዕመናን በሶሃባዎች ያበረታህ ነው።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 ወላኪን አላህ ግን አለፈ በይነሁም በልቦናዎቻቸው መካከል መስማማትን አደረገ። ኢነሁ አዚዙን ሐኪም እርሱ አሸናፊው ጥበበኛው ነው አለ አላሁ ስብሓን ወተዓላ። ስለዚህ የሰው ልጆችን ልብ አንድ የሚያደርገው ማን ብቻ ነው አል አላሁ ስብሓነሁ ወተዓላ። ከሱ ውጭ የሰው ልብ አንድ ላይ የሚችል የለም።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 አንደኛ በልብ ውስጥ ትቋጠራለች። ሁለተኛ በምላስ ትነገራለች። ሶስተኛ በሰውነት ትተገበራለች። አራተኛ አላህና መልእክተኛውን በመታዘዝ ትጨምራለች። አምስተኛ አላህና መልእክተኛውን በማመጽ ትቀንሳለች። ታላቁ ሶሃባ ከነቢያት ቀጥሎ ምርጥ ሰው በመባል የሚታወቀው አስዲቁል አክበር ቢላልን ረዲየላሁ አንሁ ስንት ገንዘብ ከፍሎ ነፃ ያወጣው በኢማን ሰበብ ነው። በእስልምና ስለተሳሰሩ ነው። ለከለርማ እነ አቡበክር ቁረይሾች ናቸው። ቢላል ጥቁር ሀበሻ ነው። ዘረኝነት የሚባል ነገር እስልምና አይቀበልም። ኢነ አክረመኩም ኢንደላሂ አትቃኩም፣ ከእናንተ ውስጥ አላህ ዘንድ የበላይ የላቀ የሆነው አላህን ፈሪ የሆነው ነው። ዑመር ብኑ ኸጣብ ረዲየላሁ አንሁም ብዙ ጊዜ ይል ነበረ ቢላል ባለበት ላይ አቡበከር የኛ ምርጥ ነው፣ ምርጣችንን ነፃ አወጣልን ይላል። ማንን? ቢላልን ማለት ነው። ቢላልን በገንዘቡ ከፍሎ ያውም ከፍ ያለ ገንዘብ ከፍሎ ቢላልን ነፃ አውጥቶ ባላህ መንገድ ላይ ሁር ያለ ታላቅ ሶሃባ ነው። ቢላልን ከሀበሻ ሰልማንን ከፋርስ ሱሀይብን ከሩም ሰብስቦ አንድ ያደረጋቸው ይሄ ተውሂድ የሚባል ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም ተመልከቱ፣ ሰልማን አልተወለዳቸው ፋርሳዊ ነው። በኢማኑ የተነሳ ግን ምን አሉ ሰልማን ከቤተሰባችን ነው አሉ። የገዛ ቦታቸውን ደግሞ ማን አቡ ለሃብ ከሱ ጋር ጠላት ሲሆኑ ከነ ቢላል ከነ ሰልማን ከነ ሱሃይብ ጋር ደግሞ ወዳጅ ሆኑ ማለት ነው። ሙሃጅርና አንሷሮችን ደግሞ አላሁ ስብሓነሁ ወተዓላ በኢማን ሰበብ በረሱል ሰለላሁ ዐለይሂ ወሰለም አማካኝነት እሳቸው ጥንድ ጥንድ ወንድማማቾች እንዲሆኑ አደረጓቸው ወንድማማቾች ሆኑ።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 አላህ ነው ስላለ ብቻ ልትገሉት ነውን አለ ሙሳ አለይሂ ሰላምን አስመልክቶ ማለት ነው እቺኑ ቃል ሳትሸረፍ ማን ተናገራት አስዲቁል አክበር አቡበክር ረሱል ሰለላሁ ዐለይሂ ወሰለም ላይ የመካ ሙሽሪኮች በፎጣ አንገታቸውን አንቀዋቸው እያለ መጣና ገፍቶ አስጣላቸው ምን አለ አተቅቱሉነ ረጁለን አን የቁለ ረቢ አላህ ጌታ አላህ ነው ስላለ ልትገሉት ነውን ብሎ ነቢያችንን ስለ ላሁ ሰለም አስጣላቸው ማለት ነው ስለዚህ የመጀመሪያው ነጥብ ተውሂድ ወደ አንድነት ይጠራል ሽርክ ደግሞ ልዩነትን ያመጣል ብለን ነበረ ሁለተኛ ነጥብ ምንድን ነው ሱና የአንድነት ምንጭ ነው ቢድዓ ደግሞ የልዩነት እና የመለያየት የመወዛገብ ሰበብ ነው ምንጭ ነው አላሁ ስብሓን ወተዓላ ምን ይላል وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون ይህም ቀጥተኛ ሲሆን መንገዴ ነው ተከተሉትም የጥመት መንገዶችን አትከተሉ ከቀጥተኛው መንገዱ እናንተን ይለያያችኋልና እነሆ ትጠነቀቁት ዘንድ በእርሱ አዘዛችሁ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ለእኛ እንዲነግሩን ይህንን መልእክት አላሁ ስብሓነሁ ወተዓላ አስተላለፈ። ቀጥተኛዋ መንገድ አንድ ናት። ረሱል ሰለላሁ ዐለይሂ ወሰለም ስለው አሳይተዋታል። ቀጥተኛ መስመርን አሰመሩ። ይህ ሰቢሉላህ የአላህ መንገድ ነው አሉ። በጎንና በጎንም ሌሎች መስመሮችን ጫሩ። እነዚህም መንገዶች ናቸው አሉ። መንገድ የሚለው ስም ተጋራው የመጀመሪያው። እያንዳንዳቸው መንገድ ላይ ሰይጣን ተጣሪ ያለበት አሉ። አላህ ደግሞ ሰይጣን ወዴት እንደሚጣራ በግልጽ ነግሮናል። ህዝቦቹን ሰኢር የምትባለዋ ውስጥ ጓዶች እንዲሆኑት አብረው ነው የሚጠራቸው ብሏል። አላህ ከሱ ተንኮል ይጠብቀን። አላህ ምን አለ? وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا إن الله مع الصابرين አላህና መልእክተኛውን ታዘዙ፣ አትጨቃጨቁ። ፈተፍሸሉ ወተዝሀበ ሪሁኩም ትደክማላችሁ፣ ኃይላችሁም ትሄዳለችና። ወስቢሩ ታገሱ፣ ኢነላህ ማአሷቢሪን አላህም ከታጋሾች ጋር ነውና። ከዚህ ምን አየን? ወአጢኡ ላህ ወረሱለህ አላህና መልእክተኛውን ታዘዙ። እነሱን ከታዘዛችሁ አንድ ትሆናላችሁ። ወላ ተናዘኡ አትጨቃጨቁ። ጭቅጭቅ የሚያመጣው ይሄ ቢድአ የሚባል ነገር ነው። ያም እንዳስተሳሰቤ ይሄም እንዳስተሳሰቤ ይላል ይሄ ወደ ጥመት ነው የሚጠራችሁ። ተዉት፣ ተከልከሉት። ይህን ካላደረጋችሁስ ትደክማላችሁ፣ ኃይላችሁ ይደክማል፣ የጠላት መጫወቻ ትሆናላችሁ። እዚህም ውስጥ ሁለት ነጥቦች አሉ። አንደኛ ሙስሊሞች በቋንቋ ባይግባቡም በሱና ግን አንድ ይሆናሉ። ሱና ማለት የረሱል ሰለላሁ ዐለይሂ ወሰለም ጎዳና መንገድ ስለሆነ ይህን መንገድ በፈለገው ቋንቋ የውቀው ሰውየው ከተለያዩ ሙስሊሞች ጋር እሱ በቋንቋ የማይግባባቸው ሙስሊሞች ጋር ሲገናኝ እነሱ ግን አንድ ይሆናሉ። አይለያዩ ለምሳሌ ጀማዓ ሰላም ኢትዮጵያ ውስጥ ኦሮምኛ ተናጋሪዎች ለምሳሌ ከገጠር የሚመጡት አማርኛ አይችሉም። አማርኛ ተናጋሪዎች ወደ ገጠር ቢሄዱ ወደ ኦሮሚያ ክልል ኦሮምኛ አይችሉ። ሀደሬዎች ወደ ትግራይ ቢሄዱ፣ ትግራዮች ወደ ስልጤ ቢሄዱ፣ ስልጤዎች ወደ ወርጂ ቢሄዱ የመሳሰለው አንዱ የአንዱን ቋንቋ ላያቅ ይችላል። ሰላትን ግን ተምረዋል። የነቢያችን ያሰጋገድ ስልት አለ ሰለላሁ ዐለይሂ ወሰለም አሰጋገዴን አይታችሁ ስገዱ ስላሉ ልክ እሳቸው ባሳዩት መንገድ ፈጅር ከፊቱ ሁለት ሱና አለ። ዙሁር ከፊቱ አራት ረክዓ ሱና አለ። ከኋላው ሁለት ረክዓ ሱና አለ። አስር መግሪብ ከኋላው ሁለት ሱና አለ። ኢሻ ከኋላው ሁለት ሱና አለ። በዚህ መንገድ ሙስሊሞች ሁሉ ይሄን ያውቁታል። ስለዚህ ምን ሊያደርጉ ይለያዩ? ምንም ያለያይ ነገር አላቸው። ስለዚህ ሙስሊሞች በቋንቋ ቢለያዩ በሱና ግን አንድ ይሆናሉ። ምን አየን? ተውሂድ አየን፣ ሱና አየን። ከዛስ በኸይር ማዘዝ ከመጥፎ መከልከል። ይሄ አንድነትን ያጠናክራል። በኸይር ካላዘዝን፣ ከመጥፎ ካልከለከልንስ እንመጣበታለን። ወደ መጨረሻ ላይ አላሁ ስብሓነሁ ወተዓላ ሊቆጣብን ይችላል ማለት ነው። ሰዎች የተለያዩት ሽርክ ከመጣ በኋላ ነው አልን። ሁለተኛ የነቢያችን ኡማ የተለያየው ቢድአ ከመጣ በኋላ ከዛ በመቀጠልስ የነቢያችን ኡማ የተለያየው ራሱ ቢድአ ከመጣ በኋላ ነው። በእሳቸው ዘመን ሶሃባዎቻቸውን በሰላም ይዘው ነበረ። አንድ ኢማም ነበራቸው ሶሃባዎቹ እሳቸው ነቢዩና ሰለላሁ ዐለይሂ ሰለም ናቸው። እሳቸው ምን ብለዋል? ነቢዩና ሰለላሁ ዐለይሂ ወሰለም አንድ አማኝ የሆነ ሰው ሐዘን ቢበዛበትና ሐዘን ቢያጋጥመው ሐዘኑን በእኔ ሞት ይርሰዋል። ከእኔ ሞት የበለጠ ለዚህ ኡማ ትልቅ ሙሲባ ስለሌለ በእኔ ሞት ተጽናነዋል። በእሳቸው ዘመን ጭቅጭቅ እንኳን ቢነሳ ወህ የወረደ ያስታርቅ ነበር፣ እሳቸውም ያብራሩት ነበር። ከእሳቸው ሞት በኋላ ከዋሪጅ የተባለው የመጀመሪያው ፊረቅ ተከሰተ። ከዛ ቀደርያ የሚባል ሺአ፣ ሙርጂአ፣ ሙዕተዚላ፣ ሱፊያ፣ አሽአርያ እና የመሳሰሉት በዘመናችንም ያሉ የቢድዓ ቡድኖች በዙ ማለት ነው። ልዩነት የመጣው ከረሱል ሰለላሁ ዐለይሂ ወሰለም መሄድ በኋላ ነው። ከዛ የሶሃባዎች ቁጥር እየቀነሰ ሲመጣ ሰዎች በራሳቸው አስተያየት የሚገረሙና ዲንን እነሱ በፈለጉት መንገድ ሊረዱ የሞከሩት ሰዎች መጡ። ልክ እንደነ ኸዋሪጅ እንደነ ቀደርያ እንደነ ሺአ፣ ሙርጂአ፣ ሙዕተዚላ፣ ሱፊያ፣ አሽአሪና የመሳሰሉት መንገድ ሳት አላህ ቀጥተኛውን መንገድ ይምራል። አገራችን ላይ ራሱ ምን ትመለከታለህ? የቃጥባሬና የአብሬት ሙሪዶች የአልከሶ የበይዲ የዳኒ የመሳሰለው እያሉ ተከታዮቻቸው ተለያይተው ተቀምጠዋል። የቃጥባሬና የአብሬትን ለምን ማምጣት ፈለግኩኝ? ራሳቸው የእነዚህ ሰዎች ተከታዮች ይነግሯቸዋል። የአብሬት ተከታዮች ይባላል። የቃጥ ባሪዎች የሚያደርጉት ኮፍያ አለ፣ እዚህ አምስት ምልክት ያላት እሱን ኮፍያ ሲያገኙ እሳት ውስጥ ይከቱ ነበር ይባላል። ምን አመጣው ይህን ሁሉ? በሱና አንድ ብንሆን ኖሮ እንደዚህ አይነት መለያየት ያስፈልግ ነበር? በኮፍያ መለየት፣ እኛ የአብሬት ሙሪዶች ነን፣ እኛ ባሪዎች ነን፣ እኛ የአልከሲ ነን፣ እኛ የዳናው ነን፣ እኛ የአሊ ጎንደር ነን፣ እኛ የገታው ነን፣ እኛ የዳንግላው ነን እያሉ ተበታትነዋል ሰዎች ዛሬ። ስለዚህ እነዚህ ነገሮች ልናስወግድና አላህ እንዳለው ወደ አንድ ወደ ሐቅ መንገድ ነው እንዳለው ወደ ተውሂድና ሱና ብቻ እንጂ ያም የፈለገውን ያም የፈለገውን ያም የፈለገውን ከዛስ በልዩነት መሃል አንድነት አለ ይለዋል። እቺ የፖለቲካ አካሄድ ናት። እቺ የተሳሳተች የጥመት አካሄድ ናት። አላህ አንድ ህዝብ ሁኑ እንጂ ያለው የተለያየ ህዝብ ሁኑ አላለም። አንድ ሁኑ ደግሞ ሲል በምን አንድ መሆን እንዳለብንም አስቀምጧል። በመቀጠል ጭቅጭቅ ውስጥ ከሚጥሉ ነገሮች ውስጥ የሰሃባዎችን ግንዛቤ አለመገንዘብና አለመውሰድ ነው። ልክ እነሱ እንደተገነዘቡት ከተገነዘብን ባለ ህዝነት ዲን ውስጥ ጭቅጭቅና ንትርክ የሚባሉትን ነገሮች አላህ ያስወግድልናል። ማስረጃው የአላህ ቃል ራሱ ነው። ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ወኢን ተወለው ፈኢነማ ሁም ፊ ሽቃቅ فسيكفيكهم الله وهو السميع العليم فإن آمنوا بمثل ما آمنتم به برسو تشوبت بيتي بأن نورو برقت بتمرو وإن تولوا بزورو بثوتم فإنما هم في شقاق النرسو بچقچق وسط بتشاناتشو فسيكفيكهم الله نم الله بكهال وهو السميع العليم ارسم سميع أواكيو ነውና ይላል አላሁ ስብሓንሁ ወተዓላ። ኢብን አልቀይም ረሕመቱላሂ አለይህ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ እናንተ ባመናችሁበት የተባለውን አሉ ሶሃባዎች ባመኑበት ነው አሉ። ስለዚህ የሶሃባዎችን አረዳድ መያዝ ከጭቅጭቅ ከንትርክ፣ ከመወዛገብ ይቆጥባል። እንቀጥልና ሌላ ነጥብ የነቢያችን ሰለላሁ ዐለይሂ ወሰለምና የሶሃባዎችን መንገድ አላህ አንድ አድርጎ ሲያመጣው ምን ብሎ ሐቅ የሚወሰደው ካላህ ንግግር ኪታቡላህ ነው አለ።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 ከዚህ ምን ተረዳ? ወመን ዩሻቂቅ ረሱል መልእክተኛውን የተቃረነ የተጨቃጨቀ አላላ ሚን ባዕድ ማ ተበየነ ለሁል ሁዳ ቀጥተኛው መንገድ ከተገለጸለት በኋላ ወየተቢዕ ያዙልኞች እችን አጥብቃችሁ ያዙ ወየተቢዕ ገይረ ሰቢል ልሙእሚኒን የአማኞችን መንገድ እሱን የተዋል ይሄ ቁርአን ሲወርድ አማኝ የተባሉት እነማን ናቸው ሁሙ ሶሃባ በአላህ የተመሰከረላቸው አማኝ መሆናቸው ሶሃባዎች ናቸው ከሶሃባዎች መንገድ ያፈነገጠ ሰዋል በዞረበት እናዞረዋለን የነቢያችንን صلى الله عليه وسلم ሐዲስ ለዚህ ማጠናከሪያ ይሆን ዘንድ እናምጣ ምን አሉ عن أبي نجيح العرباض بن سارية رضي الله عنه قال وعظنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وذرفت منها العيون فقلنا يا رسول الله كأنها موعظة مودع فأوصنا قال أوصيكم بتقوى الله والسمع والطاعة وإن تأمر عليكم عبد وإنه من يعش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين عضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة رواه أبو داود والترمذي وقال حديث حسن صحيح النواجذ بالدال المعجمة الأنياب وقيل الأضرار እናንተ ውስጥ የቆየ ሰው መወዛገብን ያያል፣ መጨቃጨቅን፣ አዳዲስ አስተያየቶችን ያያል። ይሄ በእሳቸው ዘመን እንደማይከሰት ተናገሩ። አለይኩም ያን ቀን መለያየት፣ ልዩነት ሲመጣ ምን አድርጉ عليكم بسنتي وسنة الخلفاء الراشدين አልመህድይን የኔን ሱናና የቅን ምትክ ሱናዎቼን በመያዝ ላይ አደራ አዱ አለይሃ አለይሂማ አላሉ አዱ አለይሃ ቢነዋጂዝ በክራንች ጥርሳችሁ ያዙታል ያዟቸው አላሉ ያዙት አንድ አደረጉ ፈኢያኩም ሙህደታት ልእሙር አዳዲስ ፈጠራዎችን ተጠንቀቁ እነዚህ አዳዲስ ፈጠራዎች ጠቅላላ ጥመቶች ናቸው፣ ጥመት ሁሉ ደግሞ የእሳት ነው ብለው የቢድአን አስከፊነት ተናገሩ። ስለዚህ አቡበክር፣ ዑመር፣ ዑስማን፣ አሊይ ሪድዋኑላሂ አለይህም የእነሱን ሱና እንድንታዘዝ ወይንም እነሱን አቤት እሺ ብለን እነሱ የሰሩትን እንድንሰራ አዘናል ማለት ነው። ራሳቸው ደግሞ ነቢዩና ሰለላሁ ዐለይሂ ወሰለም ምን አሉ? ከዘመን ሁሉ ምርጥ እኔ ያለሁበት ነው አሉ። ከዛ ቀጥሎ ያለው ከዛ ቀጥሎ ያለው አሉ። ሰሃባ ታቢዒና አትባዕ ታቢዒ የሰሃባዎች ተከታዮችና የእነሱ ተከታዮች ማለት ነው። ይሄንን ደግሞ በሰው አመጡ። ኸይሩ ናሲ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎቹ ውስጥ ምርጦች ማለት እኔ ያለሁባቸው ናቸው። ከዛም ቀጥሎ ያሉት ከዛም ቀጥሎ ያሉት አሉ። እነዚህን ሶስቱን ጠቀሱ ማለት ነው። ከዛ በኋላ ስለሚመጡት ሰዎች ሲናገሩ ግን መጥፎ ነገር ነው የተናገሩ። ስለዚህ እነዚህ ድረስ እንድንከተል እንድንታዘዝ የሰለፎቹን መንገድ እንድንይዝ አዘናል ማለት ነው። ልዩነት ከሚያመጡ ነገሮች ውስጥ ዛሬ ሰዎች ስለ ሽርክ አታንሱ፣ ስለ ቢድዓ አታንሱ፣ ወቅቱ አይደለም ይላሉ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በኸይር ልታዙ ነው? ከመጥፎ ልትከለክሉ ነው? ወንጀል ሰሪን እጁን ይዛችሁ ተው ልትሉት ነው? ይህን አላደርግም ካላችሁ ከእናንተ በፊት የነበሩትን ሰዎች እንደረገማቸው ይረግማችኋል። በልቦናዎቻችሁ መካከልም አለመስማማትን ያደርጋላሉ። ስለዚህ አለመስማማት የሚመጣው በኸይር ማዘዝ ከመጥፎ መከልከል ሲቆም ነው። ዛሬ ሀገራችን ላይ ምን ታያለ? መውሊድ አይለያየንም አይከፋፍለንም ይላሉ ሰዎች። ታዲያ ምን ይከፋፍለን? መውሊድን ካላወቃችሁት አላወቅነውም በሉ። ውስጡ የያዘው ሽርክ ግን አንድ ሁለት ሳይሆን ሺህ ሽርኮች አሉት፣ ከእስልምና አስፈንጠረው የሚያስወጡ ወይ አታስተምሩ ቢድአ መሆኑ። በአራተኝነት መለየት ባለበት ቦታ ደግሞ መለየት አለብን። እየተሻሹ መሄድ የሚባል ነገር የለም። ከላይ ምን አይተናል? አላህ በደነገገው መንገድ ላይ አብሮ መሆን መሰባሰብ ግዴታ ተደርጓል። አላህ ደግሞ የተጠላውን አንድነት የውሸት አንድነት ከልክሏል። ሽርክ ያለበት ቢድዓ ያለበት ኹራፋት ያለበትን አንድነት ደግሞ እንድንርቅ ራሱ አዟል። ምን ሲል ኢብራሂም አለይሂ ሰላም የእሳቸውን ታሪክ አመጣልን አላህ ምን በማለት መለየት ባለብን ቦታ ደግሞ መለየት አለብን። የኢብራሂም አለይሂ ሰላምን ታሪክ አላሁ ስብሓነሁ ወተዓላ እንደዚህ ሲል ያመጣዋል። ወአዕተዝልኩም ወማ ተድዑነ ሚን ዱኒላሂ ወአድዑ ربي عسى ألا أكون بدعاء ربي شقيا እንዳንተንም ከአላህ ሌላ የምትገዙና የምታመልኳቸውንም እርቃለሁ፣ ጌታዬንም እገዛለሁ፣ ጌታዬን በመገዛት የማፍር አለመሆኔን እከጅላለሁ አለ። ማን? ኢብራሂም አለይሂ ሰላም። ርቆ ስለ መሄድ ነው ያወራው፣ ስለ መለየት ነው ያወራው። ፈለማ እዕተዘለሁም አለ አላህ። አላህ እያወደሰለት ነው የሚያወራው። فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا እነርሱን ከአላህ ሌላ የሚገዙትንም ማንና ማንን ራቀ? ሽርኩንም እነሱንም ነው የራቃቸው። ዛሬ ምን ትሰማለህ? ቢድአውን እንጠላለን እንጂ ሰዎቹን አንጠላም ይላል። ከየት የመጣ ነው? ይኸው እዚህ የኢብራሂም አለይሂ ሰላም ንግግር ግልጽ አደረገልን። ሶሃባ የሚሳደበውን ሰውዬ ሶሃባን ብቻ በመሳደቡ በቃ ስህተት ነው ላለው እንጂ እሱን አልጠላውም ይልሃል። የተሰደበው ዑስማን ነው። የተሰደበው ሙአዊያ ነው ሪድዋኑላሂ አለይህ የተሰደበው አምር ኢብኑ አስ ነው። በረሱል ሰለላሁ ዐለይሂ ወሰለም አንደበት አማኝ መሆናቸው የተመሰከረላቸው ሶሃባዎች ዛሬ ምን ይሉሃል? መሳደቡ ስህተት ነው ብንልም ሰውየውን ግን መጥላት ይከብደናል ይሉሃል። አብዱላህ ብን አባስ ረዲየላሁ አንሁ ምን ነበር ያሉት? ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ ላላህ ብሎ መጥላት ነው። فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ርቆ መሄዱን ብቻ ሳይሆን አላህ ያወደሰለት ለዚህ ደግሞ ሽልማት ሊሰጠው ነው። ፈለማ እዕተዘለሁም ጥሏቸው በሄደ ጊዜ ሽርካቸውንም ሰዎቹንም ጥሎ በሄደ ጊዜ ወማ ያዕቡዱነ ሚን ዱንላህ ከአላህ ውጭ የሚያመልኩትን ወሀብና ለሁ አደረግንለት አለ። ኢስሐቀ ወያዕቁብ ኢስሐቅና ያዕቁብን ሰጠነው አለ። ወኩለን ጀዐልና ነቢያ ነቢያትም አደረግንለት አለ። ምን ትፈልጋለህ ከዚህ በላይ? መለየት ባለብህ ቦታ መለየት አለብህ። ከሽርክ ሰዎች ጋር ሄደ አንድ ነኝ ብለህ ፎቶ ተነስተህ አትመለስም። ወይ ሄደ ሽርኩን ታስተምራቸዋለህ። ይሄ ሽርክ ነው፣ ይህ ባላህ ላይ ማጋራት ነው፣ አተጋሩ ሉቅማን ደግ የሆኑት ባሪያ ልጃቸውም ማለት ነው ልጄ ይቀየመኛል፣ በልጄ ሙድ አልገባበትም አላሉም እኮ وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ልጄ ሆይ በአላህ ላይ አታጋራ። በአላህ ላይ ማጋራት እኮ ማለት ትልቁ በደል እሱ ነው ነው ያሉት። እንግዲህ ሉቅማን የጥበብ ባለቤት የሆኑት ልጃቸውን ሰላት ከማዘዛቸው በፊት ስለ በኸይር እዘዝ ከመጥፎ ከልክል ስለመሳሰሉት ከመንገራቸው በፊት የመጀመሪያ የመከሩት ምክር ምንድን ነው? ላቱሽሪክ ቢላህ በአላህ ላይ አታጋራ። ስለዚህ የአላህ ባሪያ ሆይ ነቃ በል።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 አላሁ ስብሓነ ወተዓላ ምን ለህዝቦቻቸው እኛ ከእናንተ እና ከአላህ ውጭ ከምታመልኳቸው የጠራንናል። ይኸው እዚህ ጋር መለየት ባለባቸው ቦታ ተለዩ። በእናንተ ክደናል፣ በእኛና በእናንተ መሀል ጥላቻና ጠላትነት ይፋ ሆኗል እስከ መጨረሻው በአላህ ብቻ እስክታምኑ ድረስ። ይህ ነው እንግዲህ የአንድነት ምንጩ። በአላህ ካላመኑ ከአላህ ውጭ ያለን ጀይላን እያለ እየጠራ አንድነን ነን ብለህ ከእሱ ጋር ሄደ አትጠቃቀፍም ወይ ትመክረዋለህ ማንንም እንደምትመክረው ነሲሃን ታደርሳለህ በመቀጠል ነቢያችን ሰለላሁ ዐለይሂ ወሰለም አንድ ዓመት ያንተን ጌታ አንድ ዓመት የእኛን ጌታ እንገዛ ተብለው ነበር እሳቸው ግን ይሻላሉ ጭራሽ ይህንን ነገር ራቁት ምርጥ ሴት እንዳረህ ገንዘብ ሰብስበን ከሁላችን በላይ ሀብታም እናድርግህ የካዕባን ቁልፍ እንስጥ የበላያችን መሪ እናድርግህ ተብለው ነበር እሳቸው ግን ፀሐይን በአንድ እጄ ጨረቃን በሌላ እጄ ብታደርጉት አላቆሙም። ይህን መልእክት ነው ያሉ። ተመልከት፣ በሀብት ተሞከሩ፣ በሴት ተሞከሩ፣ በስልጣን ተሞከሩ። ይህንን ሁሉ አልፈልግም አሉ። አላሁ ስብሓነ ወተዓላ ደግሞ ምን ይላል መልሶ أيها النبي حسبك الله ومن اتبعك من المؤمنين أنت نبي هوي الله بكيه نو لتكتلهم مؤمنا الله بكيه نو الله ما يزنجي በቁጥር ስለበዛ አይደለም አንድነትና እርዳታ የሚገኘው የአላህን ዲን መያዝ ብቻ ነው ሐቅን ብቻ መከተል ነው ከኛ የሚጠበቀው የሶሃባዎች ምሳሌ ደግሞ እንጨምር የኢብራሂምን አየን የነቢያችንን ሰለላሁ ዐለይሂ ወሰለም አየን የሶሃባዎችስ አብደላህ ኢብኑ ዑመር ኢማሙ ሙስሊም ኪታባቸውን በጀመሩት የመጀመሪያዎቹ ሀዲሶች ውስጥ የአብደላህ ብን ዑመር ሀዲስ ይገኛል ሰዎች ከኩፋ ከኢራቅ አካባቢ መጥተው ምን አሉት እኛ አካባቢ እንዲህ አይነት አስተሳሰብ የሚያስቡ ሰዎች አሉ ምን ብለው አላሁ ስብሓነ ወተዓላ አንድን ነገር ከመከሰቱ በፊት አያውቀውም ብለው የሚያስቡ ሰዎች አሉ ብለው ነገሩት። እሱ ምን አላቸው? በአላህ መንገድ ላይ የእሁድ ተራራን የሚያክል ወርቅ ቢለግሱ አላህ አይቀበላቸውም አላቸው። ንገሯቸው፣ እኔም ከነሱ የጠራሁ ነኝ፣ እነሱም ከኔ የጠሩ ናቸው። እኔ ከነሱ አይደለሁም፣ እነሱም ከኔ አይደሉም ማለት ተመልከት። ቀደርያዎች መጥተው ማለት ነው አላህ አንድን ነገር ከመከሰቱ በፊት አያውቀውም ማለት አላህ ይጠብቃል። የመጨረሻዋ ነጥብ ጀማዓ ማለት ምን ማለት አሁንም ወደ ሷሃባዎች እንሄድ። ዛሬ ያሉ ተነስቶ ጀማዓ ማለት እንደዚህ ነው፣ ጀማዓ ማለት እንዲህ ነው ሊል ይችላል። እስቲ ድሮ አዋቂነታቸው፣ አላህን ፈሪነታቸው በአላህም በነቢያችንም ሰለላሁ ዐለይሂ ወሰለም አንደበት የተመሰከረላቸው ሷሃባዎች ይንገሩ እስቲ። አብደላህ ኢብኑ መስዑድ ረዲየላሁ አንሁም እሳቸው ምን እንደሚሉ እንስማ። ጀማዓ ማለት ሐቅን የገጠመ ሐቅ ላይ የሆነ ነው። ብቻህንም እንኳን ብትሆናሉ ይህ የእሳቸው ንግግር ነው። በዘመናችን ብዙ ሰዎች ጀማዕና አንድነት የሚለውን ቃል ያለ አግባቡ ሲጠቀሙት ይታያል። ለምሳሌ ተውሂድና ሱና ወደ ሐቅ ወደ ትክክለኛው መንገድ የተጣራን ሰው ሶሃባዎች ይከበሩ ያለን ሰው አንድነት በታታኝ የሚል አስተያየትና ስም ይሰጡታል። ነው አይደለም? ከተውሂድና ሱና ውጭ ግን አንድነት አለ? ነቢየላህ ኑህ አለይሂ ሰላም 950 ዓመት ዳዕዋ አድርገው ያመኑላቸው በጣም ጥቂት ሰዎች ነበሩ። እንዲያውም ጥቂት ሰዎችና ከእንስሳ ጥንድ ጥንድ ብቻ ነው እዛ መርከብ ላይ ነው ታዲያ ኑህ የነበረባቸው ማድረስ ብቻ እንጂ ከዛ ውጭ ምንም አልተጠበቀባቸው ከታላቁ ሶሃባ ንግግር የምንረዳው ሐቅ በሰው አይመዘንም፣ ሰዎች በሐቅ ይመዘናሉ እንጂ ቁጥር የሐቅ መለኪያ አይደለም። አንድነት ከሐቅ ጋር የተያያዘ ነው፣ ከቁጥር ጋር የተያያዘ አይደለም። አላህ ሆይ የእውነተኛ አንድነት ስጠን። ወደ ሰለፎቻችን ረሱል ሰለላሁ ዐለይሂ ወሰለምና ሷሃባዎቻቸው ወደ ነበሩበት ቀጥተኛ አንድ ዲን ትክክለኛ የሆነችን መመለስ መልሰን ሐቅን አሳየን የምንቀበለውም አድርገን ባጢልን አሳየን የምንርቀውም አድርገን اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم على نبينا محمد وعلى آله وصحبه وسلم بسمانو من سر الله يدرقن والسلام عليكم ورحمة الله وبركاته ጥሩ እውቀት እንደ ቀሰማችሁ ተስፋ እያደረግን ይህንን ትምህርት ሳይጨምሩ ሳይቀንሱ በማንኛውም መልኩ ማባዛት፣ ማሰራጨት የተፈቀደ መሆኑን